አጃዘሃ مع وجود الامر ሰላም ከሆነ ከሴት ውስጥ ጋር አብራ ብትንቀሳቀስ ችግር የለም وعنه عن النبي صلى الله عليه وسلم سمع رجل يقول النبي عليه الصلاة والسلام የሆነ ሰው እንዲህ ሲል ሰሙ لبيك عن شبرمة لبيك عن شبرمة ሲል ሰሙ ሹብሩማ የሚባለው ዘመዱ ነው عن شبرمة قال من شبرمة ሹብሩማ ማን ነው አሉት قال أخ لي ወንድሜ ነው አላቸው أو قريب لي ወይ ቅርብ ዘመዴ ነው አላቸው ሸከራው ነው ከሁለት አንዱ ወንድሜ ነው لبيك عن شبرمة ኢህራም እኮ ነው صلي فرض الظهر እንደምንለው ምንድነው የሚባለው? لبيك بالحج والعمرة لبيك بالحج ነው የሚባለው። ሐጅን ኢህራም ማድረግ ማለት ነው። እሱ ለራሱ ሳይሆን ለማን ሐጅ እያደረገ ነው? ለሹብሩማ ነው። لبيك عن شبرمة ለሹብሩማ ለሹብሩማ ስል አህይታለ ለሹብሩማ ኢህራም አድርጌያለሁ አለ። قال من شبرمة ሹብሩማ ደግሞ ማን ነው አሉት ነብዩ عليه الصلاة والسلام። قال أخ لي ወንድሜ ነው አላቸው። أو قريب لي ወይ ዘመዴ ነው አላቸው። ቃለ ሐጅ ታነሲክ ለራስ ሐጅ አድርጋል መጀመሪያ አሉት። ቃለ ላ አላደረኩም አላቸው። ቃለ ሐጅ አን ነፍሲክ ሁጅ ሁጅ አን ነፍሲክ መጀመሪያ ለራስ ሐጅ አድርጋለሁ። ثم حج عن شبرمة ከዛም በኋላ ለሹብሩማ ሐጅ አድርጋለሁ። ثم حج عن شبرمة ሁጅ عن ነፍሲክ ለራስህ ሐጅ አድርግና ثم حج ከዛ ሐጅ አድርግ عن شبرمة ስለ ሹብሩማ አድርግ አምር ነው አምር አድርጋችሁ ነው የምትቀሩት ሁጅ ነው የሚባለው እ አ ለአንድ ሰው ነው እንጂ ውቁፍ አላረፋ ለሁለት ሰው ሳይሆን ማለት አሁን ለራሱ አድርጎ ሊመለስ ነው ማለት ነው። رواه أبو داود وابن ماجه وصحح ابن حبان والراجع عند أحمد وقف وحديث موقوف نوع وعنه قال خطبنا رسول الله صلى الله عليه وسلم فقال نبي عليه الصلاة والسلام إن داروا خطبة درجل لنا لأن الله ملك تنيا فقال إن داروا إن الله الله كتب عليكم الحج الله بلنا أنت لا حج دنجوا الله فقام أقرأ ابن حارث أقرأ ابن حارث إني قالوا سوية تنسانا فقال أفي كل عام أنا በየአመቱ ነው ያ ረሱላህ አላቸው። የአላህ መልአክ አፌ ኩል አም በየአመቱ ነው እኔ ያ ረሱላህ የአላህ መልአክተኛ ሆይ አላቸው። ቃል ነብዩ እንዳሉ ለውቁልቱሃ አዎ ብልህ ኖሮ ለወጀበት በየአመቱ ወጅብባችሁ ነበር። ግን አልሐጁ ሐጅ መረተን አንድ ጊዜ ነው በእድሜ ፈማዛደ ከዛም በኋላ የጨመረው በሆተጠወ ሱና ነው። ነው የሚበረታታ ነው። ሱና ተጨማሪ ነው። ማሻአላህ አስር ጊዜ ሀያ ጊዜ ሰላሳ ጊዜ አርባ ጊዜ የሚያደርጋል አይደል? ሰባም ጊዜ ያለ አንድ ጊዜ ብቻ ናት እሱም የሚወጁበት ሰው ከሆነ ማለት ነው። رواه الخمسة غير الترمذي وأصله في مسلم من حديث أبي هريرة تذكروا الحديث لو قلتها بله نورو أو بله نورو لوجبت توجد نفسك በቃ ሐጅ አድርጉ ብለዋል ነብዩ አለይሂ ሰላቱ ወሰላም አለይኩም الحج አንድ ጊዜ ብሎ መረዳት ነበረበት አቅራ ኢብኑ ሐሪስ ተሚሚይ ወፈዳ አለ ነቢ ሰለላሁ ዐለይሂ ወሰለም በዕለ መካ ነው ነብዩ ጋር የመጣው ተሚምዬ ነው ጎታው ሲወፍቲ በኒ ተሚም የበኒ ተሚሞችን ጎታ ይዞ ነው ሎካን ሆኖ ነብዩ ጋር የመጣው ካነ ሚነል ሙአለፈት የቁሉቡን ልባቸው ወደ ኢስላም ናፍቆት ካለውና ኢስላምን ከሚለማመዱ ሰዎች አንዱ ነበር ወካነ ሸሪከን ፊል ጃሂልያ ወልኢስላም በጃሂልያ ውስጥ ባለ ክብር ባለ ዝና ሰው ነበር ወልኢስላም እስላምም ውስጥ እንደዚሁ ታላቅ ሰው ሆኗል ማተፍ ኸላፈት ዑመር በዑመር ዘመነ እንትን ነው የሞተው ኸሊፋነት ማለት ነው ተጓቀናል በራስ ብር ምን በየአመት ማን ማሻአላህ ሄድ እንደውም ካለ ያው ትክክል ነው ይደረጋል አለ ማለት በአሁን ሰዓት ብናደርግ ዋጅብ ከሆነ ብሎ ከደረስን በኋላ የግድ ትልቅ ሰው ስንሆን ብቻ አይደለም የምናደርገው አይደል ዋጅብ ከሆነብን ማድረግ አአ መጀመሪያ የራሱን ሐጅ ሐጅ አመት ይጠናቀቃል። ከዛም በኋላ ነው ይላል። አዎ አንድ ሐጅ ውቁፍ አልዓረፋ እኮ አልሐጁ አረፋ ነው አይደል የተባለው? አልሐጁ አረፈተ ሐጅ ማለት በቃ አረፋ ነው ተብሏል። ሰው ማለት በቃ ራሱ ነው ስላለ አይደል? ዋና ፓርቱ ማለት ነው ዋና ሀጅም ማለት አረፋ ላይ መቆም ነው። ውቁፍ አላረፋን ደግሞ ሁሉ ጊዜ ማድረግ አትችልም። አንድ ቀን ነው፣ ለሁለት ማድረግ አትችልም። መጀመሪያ ለራሱ ውቁፍ አላረፋ ታደርጋለ። የዛኛው አመት ደግሞ አረፋ የሚያቀጥለው በአንድ አመት ውስጥ ሁለት አረፋ። ስለዚህ ሀጅ ይባላል እና መህረም ካላት ሴትም ሀጅ ታደርጋለች። ከወጀበባት ባሏ ቢፈቅድም ባይፈቅድም መሄድ ትችላለች። ዋጅብ ነው፣ ዋጅብ ነው። ቢፈቅድም ባይፈቅድም ፍቃድን መጠየቅ ራሱ እስቲህባብነት ነው እንጂ ዋጅብ አይሆንባትም መጠየቅ ሀጅ ከወጀባት ባይሆን ወይ ከሱ ጋር ወይ ከወንድም ወይ ከአባት ከዙ መሕረም ጋር ትሄዳለች ማለት ነው። ሀጅ ስትሄድ ሀጅ ስትሄድ ካፊር ከሆነ ወንድሟ ወይም እንትን መህረሟ አይቻልም። እነሱ ታማኝነት የላቸውም። እናርጋል ዲናቸው ላይ ጠንካሮች አይደሉም። እነሱ ጋር ሐላል ነው አይደል? እህትን ለሌላ መስጠት ነው። ይቆጣሉ? አይቆጡም። አይ አሉ ቁጥብ ሰዎች እኮ ወላኪን ሙተመን አይሆንም፣ አይታመኑም። ይህንን ሸርጥ አያሟሉም ነው እንጂ የምንለው። ባቡል መዋቂት ትንሽ